بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما اللهم اغفر لنا ولمشايخنا ولمن تعلم منا <clears throat> فبعد فيقول المصنف رحمه الله تبارك وتعالى السجود سجود لي درسنا ثم بعد أن يحمد الله عز وجل بما ورد الله سبحانه وتعالى በዚህ አይነት በመጣው መልክ ማለት ነው ካመሰገነ በኋላ ይላል ማለትም ከሩኩ በኋላ በቆመው በሆነ መቆም ላይ አላህን ስብሓነሁ ወተዓላ ያመሰግናል አይደለም ረበና ለከል ሐምድ ምናምን ብዙ አውርቷል በዚህ አይነት አላህን ካመሰገነ በኋላ ቢማ ወረደ በመጣው ነገር ይላል። በመጣው ባየነው ማለት ነው። ከነቢዩ ሰለላሁ ዐለይሂ በመጣው ያህዊ ኢለ ሱጁድ ወደ ስጁድ ይወርዳል። ሙከቢረን አላሁ አክበር እያለ የቁሉ አላሁ አክበር ተፍሲር ነው። ሙከቢረን ብሎ ነበር። አላሁ አክበር የሚለውን ይላል አለ እየፈሰረ ነው። ወላ የቁሉ አላሁ አክበር ይላል። ወላ የቁሉ አላሁ አክበር ቀብሉ ወላ ባዕዱ። አላሁ አክበር የሚለውን ሳይወርድ በፊት አላሁ አክበር ብሎ መውረድ የለበትም። ባዕዱ ማለት ደግሞ ከወረደ በኋላ ሱጁድ ላይ ሆኖ አይደለም አላሁ አክበር ማለት ያለበት፣ እየወረደ እያለ አላሁ አክበር ይላል። እየወረደ እያለ ወኢነማ የቁሉሃ ኢዛ አህዋ ኢለ ሱጁድ። ይህንን አላሁ አክበር የሚለው ወደ ሱጁድ እየወረደ ሀውዩ በሚገኝበት ጊዜ ነው روى البخاري عن أبي هريرة رضي الله عنه التكبير عند السجود وغيره من الانتقالات بخاري أورتوال كأبي هريرة تكبيرا سجود زندنا لروتشم انتقالات وين مزاوروتش زند ولا يرفع يديه እጆቹን አያነሳም ወላ የርፈዑ የደይህ እጆቹን አያነሳም ለሩኩ ማን ነው ለሱጁድ ሲወረድ እጅ አይነሳም روى البخاري عن ابن عمر رضي الله عنهما بخاري أورتوال كعبد الله بن عمر اللهم كان سرته الله أن النبي صلى الله عليه وسلم نبي عليه الصلاة والسلام لا يرفع يديه حين يسجد سجود በሚያደርጉ ጊዜ እጃቸውን አያነሱም ነበር ብለዋል ولا حين يرفع رأسه من السجود ከሱጁድም ራሳቸውን በሚያነሱ ጊዜ እጃቸውን አያነሱም ነበር። እጁን ሳያነሳ ነው የሚወርደው ማለት ነው ወደ ስጁድ ሲወርድ። ወላ ዩቀድሙሁማ ኢለል አርዲ እጆቹን ወደ መሬት አያስቀድማቸውም። በል የኪሩ ዐላ ሩክበተይሂ መውረድ ያለበት በጉልበቶቹ ነው። ثم يديه ከዛ በእጆቹ በማለት መጀመሪያ ምን ይቀደማል? ጉልበቱ ከዛ በኋላ እጆቹ ኺላፍ አለው ይሄ ኢንሻአላህ ተዓላ ይመጣልናል ተብራርቶ ማለት ثم ከዛ ጀብሀተሁ ወአንፈሁ የሱን ግንባሩና አፍንጫውን ነው ማስቀደም ያለበት እንግዲህ በተርቲብ መጀመሪያ ጉልበቱ ከዛም እጆቹ ከዛ አፍንጫውና ምኑ ይሄዳል ማለት ነው በሶስተኛ ደረጃ አፍንጫው እና ያው ግንባሩ ማለት ነው ከዚህ የምትረዱት አፍንጫና ግንባር ሁለቱም ነው ወደ መሬት መጠጋት ያለበት ይሄ በደንብ ይብራራል فأول ما يصل الركبتان مجمرة የሚደርሰው ሁለት ጉልበት ነው ወደ መሬት ثم الكفان ከዛ ሁለት መዳፎች ثم الجبهة والأنف ከዛም ግንባርና አፍንጫ وهذا ይህ كما أنه مقتضى الطبيعة ልክ የሰው ልጅ ጠቢዓ አፈጣጠር እንደሆነ ሁላ عند السجود مقتضى الطبيعة ነው عند السجود አንድ ሰው ወደ መሬት ሲወርድ ያለው مقتضى الطبيعة ይሄ ነው በቃ ከስር በኩል ያው በርከክ ብሎ እንደዚህ ነው የሚወርደው ማለት فهو أيضا مقتضى السنة ልክ እንደዚሁ የጠቢዓው ሙቅተዳ እንደሆነ ሁላ ጠቢዓ ወይም ደግሞ ተፈጥሮ የሚያስይዘውም ነገር እንደሆነ ሱናም የሚያስይዘው ነገር ነው روى النسائي وأبو داود نسائينا أبو داود أورتوال عن وائل بن حجر رضي الله عنه كوائل بن حجر اللهم الكم سلتنا قال رأيت النبي صلى الله عليه وسلم إذا سجد وضع ركبتيه قبل يديه رسولنا عليه الصلاة والسلام አይቻቸዋለሁ ሱጁድ ባደረጉ ጊዜ ሁለት ግልቦቶቻቸውን ያኖሩ ነበር መሬት ላይ ቀብለ የደይህ ከእጆቻቸው በፊት ይላል ከእጆቻቸው በፊት እጅ ማለት በኢጥላቅ ሲነገር ከፍን ነው የሚከተው ከመዳፎቻቸው በፊት ማለት ነው መዳፋቸው ወደ መሬት ሳይወርድ መጀመሪያ ጉልበቶቻቸው ነበሩ وأما ما روى النسائي النسائي والرت وأبو داود عن أبي هريرة رضي الله عنه أن النبي صلى الله عليه وسلم قال كأبي هريرة اللهم كم سلتنا نبينا عليه الصلاة والسلام قالوا بلو يالو إذا سجد أحدكم عندك سجود بعد الرقاق فلا يبرك كما يبرك البعير جمل እንደሚንበረከክ ቢጤ አይንበርከክ እንደሚንበረከክ ቢጤ ኸይር እንደሚንበረከክ መሰል ማለት ነው። እንደዛ አይንበርከክ። ወልየضዕ የደይሂ እጆቹን ያኑር ቀብለ ሩክበተይህ ከጉልበቶቹ በፊት ይላል። ይህንን ሐዲስ እዩት። ተጋጭ አይደል? ያኛው ምን እያለ <laughs> ጉልበቶቹን ያስቀድም። ይሄስ እጆቹን ያስቀድም ይላል። መጀመሪያ ግን ካለው ነገር ጋር አይገናኝም። ሐዲሱ ራሱ ይሄኛው ሁለተኛው ሁለተኛ ላይ ያነበብነው የአቢ ሁረይራው ሐዲስ ማለት ነው። እርስ በራሱ ይምታታል። ምን ብሎ ነበር ከላይ በኩል ኢዛ ሰጀደ አሐዱኩም ፈላ የብሩክ ከማ የብሩኩል በዒር ግመል እንደሚንበረከከው አይንበርከክ ግመል እንደሚንበረከከው አይንበርከክ ይልና ወልየضዕ ያኑር የደይህ እጆቹን ቀብለ ሩክበተይህ ከጉልበቶቹ በፊት ግመልኮ እኮ የሚንበረከከው በእጁ ነው። ግመል ከፊት እኮ ነው እንደዚህ የሚንበረከከው። ለዚህ ነው ይህን ሐዲስ ያስተካክሉታል ወደኋላ فقول النبي صلى الله عليه وسلم فلا يبرك كما يبرك البعير قملا من بركك عين بركك بلو على صفة بروك البعير يجمل من بركك صفة لي والبعير إذا برك جمل تنبركك يقدم يديه قبل رجليه نيارقوا من دمنا الجوش انهم يستخدموا ف كاجروتشو ከማ የዕሪፉሁ ኩሉ መን ሻሃደ አልበዒር ግመል ያየ ሰው በአጠቃላይ እንደሚያውቀው መን ሻሃደ እየተመለከተ ፈየኽሩ አልበዒሩ ግመል የሚወርደው ሊወጅሂ እንደዚህ በፊቱ ተደፍቶ ነው። ምኑን ስለሚያስቀድም የመጀመሪያው እጆቹን ስለሚያስቀድም ማለት ነው። እጆቹን ስለሚያስቀድም ወየንዚሉ ሙቀደሙሁ ቀብለ ሙአኸሩሁ ከሙአኸሩ ከኋላው ቀደም የመጀመሪያው የፊተኛው ክፍሉ ነው ማለት ነው የሚወርደው ያው ቅድም እንዳልነው ፊቱ ነበር የሚወርደው ወኢዛ ካነ ዩቀድሙ የደይህ እጆቹን የሚያስቀድም ከሆነ ደግሞ ያው አሁን ባየነው መሰረት فقد نهى النبي صلى الله عليه وسلم أن يخر الإنسان في سجوده على يديه አንድ ሰው በእጆቹ እንዳይወርድ ረሱሉ ሰለላሁ ዐለይሂ ወሰለም እየከለከሉ ነው ያሉት በእጆቹ እንዳይወርድ በምኑ እንዲወርድ ማለት ነው በጉልበቱ እንዲወርድ ሊአነሁ ኢዛ ፈዐለ ዛሊክ እሱ ይሄንን የሚሰራ ከሆነ በረከ ከማ የብሩኩ ልበዒር በእጁ እንደዚህ የሚያስቀድም ከሆነ ግመል እንደሚንበረከከው ተንበረከከ ማለት ነው። ግመል የፊቱን አይደል እንዲያስቀድሞ የሚወርደው ልክ እንዳየ ነው። ፈሊንሳን አልአን ታዲያ አሁን አንድ ሰው ፊ መቃምን ዓሊም ወሸሪፍ በይነ የደይ ላህ አዘ ወጀል ፊ መቃምን ዓሊም ከፍ ባለ በሆነ ቦታ ላይ ነው ያለው። ወሸሪፊን ክቡር የሆነ በይነ የደይ ላህ ከአላህ ስብሓነ ወተዓላ ፊት ነው ያለው ሰጋጅ كيف يتشبه بالبهائم بنت سوچ انديت يمساسلال فيضع اليدين قبل الركبتين انديت اجوچون يا نورال كغلبتوچو اسقدمو يل والتشبه بالبهائم من سوچ ممساسل لم يرد في القران والسنه الا في مقام الذم بوك ملكو قال هنا بستقر بالقران بحديث المده كل ከእንስሳ መመሳሰልን ነቢያችንም ዓለይሂ ሰላቱ ወሰላም አላህን ቁርአን ላይ ተችቶ ካልሆነ በስተቀር አሞግሶ ያነሳበት ቦታ የለም። እንመጣለን፣ የተወሰነውን እዚህ አመጣል። ፈመተሉሁ ከመሰል ከልብ በልዓም የሚባለውን የበኒ እስራኤል ሰው በተመለከተ ፈመተሉሁ የእሱ ምሳሌው ከመሰል ከልቢ ልክ እንደ ውሻ ቢጤ ነው ይላል። ይሄ አላህ በአንድ የቁርአን አንቀጽ ላይ إلى الذي آتيناه آياتنا فانسلخ منها فأتبعه الشيطان فكان من الغاوين እያለ የሚለው አንድ ሰው አለ። አትመለከትም ወይ ወደዛ የእኛን ተአምራቶች አያቶች ወደ ሰጠነው ሰው ይላል። እናም የእኛን አያቶች ሰጠነው ሲያበቃ አላህ ስብሓነሁ ወተዓላ ዒልም ሰጥቶት ሰውየው ብዙ ሕክማ ሰጥቶት ነበር። بنبي الله موسى عليه الصلاة والسلام زمن فانسلخ منها إلى كذي وطع فأتبعه الشيطان السنقري وطعه كمن قدو كذي تتكلم يوم من قدو وطعه يهد يالا فأتبعه الشيطان شيطان درس بسنا فكان من الغاوين فيزو طور يوطع لك أمام وطعه على الله إذن تلك أنا برسو الله سبحانه وتعالى بزوي هنا ውለታዎች የዋለለት ሰው ታሪክ በተመለከተ ቁርአን ላይ አላህ አንስቶ ምን ይላል? ከመሰሉህ ይላል የዚህ ሰው ምሳሌው ከመሰሊል ከልቢ ያለው ልክ እንደ ውሻ ቢጤ ነው። አንድ ሰው ዒልም ተሰጥቶት ዝም ብሎ አንዴ ለስልጣን፣ አንዴ ለዝና፣ አንዴ ለብር፣ አንዴ ለምን እያለ ዒልሙን ማቆሻሽ ከጀመረ ይሄ ውሻ ቢጤ ነው የእሱ ቢጤ። ለዚህ ነው አላህ ምን ያለው ከመሰሉሁ የእሱ ምሳሌ ከመሰሊል ከልቢ ያለው ልክ እንደ ውሻ ቢጤ ነው። ልክ እንደ ውሻ ቢጤ ነው። ከዛስ ምን ይላል? ኢን ተሕሚል ዓለይህ የልሐስ ብታባረው የሚያለከልክ أو تتركه يلهث ወይም ደግሞ ብትተወው የሚያለከልክ ወይኔ ከጀርባህ እየተከተለ የሚያለከልክ የዚህ አይነት ቅፍፍ ያለ ቅፍፍ የሚል ባህሪ ነው። ይሄ ቅፍፍ ያለ አስጠሊታ የሆነ የውሻ ሲፈት ያለው ውሻ ነው። ከውሻ ማለት እንግዲህ አላህ ለወቀሳ ሲፈልግ እንዴት አድርጎ ሰውየውን ከምን አመሳሰለው? ከውሻ አመሳሰለ። ፈመሰልሁ ከመሰሊ አልከልብ ባል እንደገና ደግሞ ሌላም ቦታ ላይ እንደዚሁ የሁዶቹ ምን ይላቸው መሰሉ الذين حملوا التوراة ثم لم يحملوها እነዛ ተውራትን እንዲሸከሙ የተደረጉ ከዛም በተግባራቸው በትክክል ያልተሸከሙት ثم لم يحملوها ከዛም በተግባራቸው ያልተሸከሙት እውቀቱን ያልተገበሩ ማለት ነው። እነዚህኛዎቹ ከመሰሊል ሒማሪ እንደ አህያ ቢጤ ናቸው። የሕሚሉ አስፋራ አስፋር ማለት ብዙ ኪታቦችን እንደሚሸክም አስፋር ኪታቦች ማለት ነው። አህያ አሁን ኪታብ ብታሸክመው ምንድን ነው የሚያደርገው? ይታከክበታል እዛ የሆነ ቦታ የሄዱ ማለት አሊያ ደግሞ አመድ ምናምን ጭቃ ካገኘ ያው ጭቃ ውስጥ አመዱ ላይ ያርመጠምጠዋል ማለት ነው ኪታቡ። ልክ እንደዚሁ እነዚህም የአላህን ስብሓነሁ ወተዓላ አንቀጾችና የአላህን እውቀት ከያዙ በኋላ አላህ ያስተማራቸውን ከምንም ነገር አልቆጠባቸውም። ዝም ብሎ ይርመጠመጣሉ። አንዴ በሽርክ ላይ፣ አንዴ በቢድዓ ላይ፣ አንዴ በማዕሲያ ላይ ነው ነው አልሙሂም አላህ ስብሓነሁ ወተዓላ እነዚህን ሰዎች የወሰፋቸውን በምንድን ነው? በአህያ ማለት ነው። በአህያ መሰላቸው። ወፊ ሱነቲ በሐዲስ ውስጥም አልአዒዱ ፊ ሂበቲሂ በሰጠው ስጦታ ላይ የሚመለሰው ከልከልቢ እንደ ውሻ ቢጤ ነው ይላል። የቂኡ አስታውኮ ثم يعود في قيئه ያስታወከው ላይ እንደሚመለስ ውሻ ቢጤ ነው። የሆነን ሀዲያ ከሰጠ በኋላ ይነድማል። ندمو او ملسلني ملسلني يلال يعني سو عندي هالو سو قي ادرغو بقي اولي اند تملسا وشا بيتي نو بلو رسول صلى الله عليه وسلم انا تناغروا اذا سلازيم فلا يبرك كما يبرك البعير من ابابال هكذا نهى الرسول عليه الصلاة والسلام رسول صلى الله عليه وسلم لكن ذي كلك الوقت كلكلوا بك لأن الإنسان منهي عند سوق منهي يتكلكل ነው أن يتشبه بالبهائم በእንስሳዎች ከመመሳሰል لا سيما በተለይ في هذا المقام በዚህ ትልቅ ክቡር ቦታ ኢዘን ስለዚህም عند السجود ስጁድ ዘንዳ ዩቀድሙ ሩክበተይን ሁለት ጉልበቶቹን ነው የሚያስቀድመው ፈኢን ቃለ ቃኢል ጥያቄ ቢጠይቅ ባይቢል ቢል ኢዛ ቀደመ ሩትበተይህ ፈኢነሁ በረከ ከማ የብሩክ ልበዒር እንዴ ጉልበትማ ጉልበቶቹንማ ካስቀደመ ግመል እንደሚንበረከከው ተንበረከከ ማለት ነው ለምን ሊአነ ሩክበተይ ልበዒሪ ፊ የደይህ የግመሉ ጉልበቶች ያሉት እጆቹ ላይ ነው ገባናል የግመሉ ጉልበቶች ያሉት እጆቹ ላይ ነው ብሎ ካለ والبعير بعير دمو جمل جمالو دمو عند البروك تنبركك يخر على ركبتيه يا يتنبركك يالو بقلبتوچو لينو لمن قلبتوچو اجوچو لينو يالو تنابلو بزي هينس بيازوروس گدهون على نقول ان لا نعم تككل ان ركبتي البعير يجملو قلبتوچ في يديه بجوچو يا يالوت ላኪን ረሱሉ ሰለላሁ ዐለይሂ ወሰለም ይሁና ግን ነቢዩ ዐለይሂ ሰላቱ ወሰላም ለም የቁል ፈላ የብሩክ ዐላ ማ የብሩኩ ዐለይህ ልበዒር ግመል በሚንበረከከው ላይ ይንበርከክ አይደለም ያሉት ግመል ማን ፈላ የብሩክ ነው ግመል በሚንበረከከው ላይ አይንበርከክ አይደለም ያሉት ግመል በሚንበረከከው ላይ አይንበርከክ አይደለም ያሉት ያሉት ምንድን ነው እንደሚንበረከከው ይሄ ይለያል ማለት ነው ሁለቱ አነጋገር ፈላ የብሩክ አላማ የብሩኩ አለይህ አልበዒር ግመል በሚንበረከክበት ላይ አይንበርከክ አይደለም ያሉት ለው ቃለ ብለው በነበረ ላ የብሩክ አይንበርከክ አላማ የብሩኩ አለይህ አልበዒር ግመል በሚንበረከክበት አካሉ ላይ አይንበርከክ ብለው በነበረ ቁልና እንላለን ላ ትቀድም ሁለት ጉልበቶችን አታስቀድም እንላለን። ለምን ረሱሉ ሰለላሁ ዐለይሂ ወሰለም እየከለከሉ ያሉት ምንድን ነው ማለት ነው? ግመል የሚንበረከክበትን የአካል ክፍል የአካል ክፍል አትንበረከክበት ነው፣ ጉልበቱን ነው። ሊአነከ ኢዛ ቀደምተ ሩክበተይክ ሁለት ጉልበቶችህን ካስቀደምክ በረክተ ዐላ ማ የብሩኩ ዐለይህ በዒር በረክተ ተንበርክከሃል አላማ የብሩኩ አለይህ ልበዒር ግመሉ በሚንበረከክበት የአካል ክፍል ላይ ያው ጉልበት ነው ወልበዒር ግመል ደግሞ የብሩኩ አላ ሩክበተይ በሁለት ጉልበቶቹ ነው የሚንበረከከው ላኪነሁ ቃል ነገር ግን ረሱሉ ያሉት ምንድን ነው ፈላ የብሩክ ከማ የብሩኩ ልበዒር ግመል እንደሚንበረከከው ቢጤ አይንበርከክ ወነህይ ሁና እዚህ ጋር የተከለከለው አን ሲፈት ስጁድ የስጁዱን ሁናቴ ነው ምናቴው መሆን ያለበት ከግመል ከሚንበረከከው ውጭ ነው ሊአነሁ አታ ቢልካፍ ዳለቲ አለ ተሽቢህ ተሽቢህን በምትጠቁመው በካፍ ነው ረሱሉ ስለ ላ ስለም የተናገሩ ለዚህ ነው እኮ እኔ ተሽቢህን ስለሚጠቁም ከማ የሚለውን ቢጤ ቢጤ እያልኩ አይደለም የሚተረጉም ኸይር ተሽቢህን ይጠቁማልና ነው መመሳሰልን ወይም ደግሞ ቢጤነት ነው ወለይሰ ነህዩ ክልከላው አይደለም እኮ ሁና እዚህ ጋር አኒል ዑድው الذي يسجد عليه الانسان አንድ ሰው ሱጁድ የሚያደርግበትን የሆነን ዑድው አካል ሱጁድ አታደርግበት እያሉ አይደለም ነቢ ስ ላ ወየኽሩ ዐለይህ የሚወርድበትን አካል እያሉ አይደለም ለው ካነ ነህዩ ሁና እዚህ ጋማ ከልከላው በሆነ አን ልዑድው ለዚ ዩስጀዱ ዐለይህ ስጁድ የሚደረግበትን ዑድው እየከለከሉ አካሉን እየከለከሉ በነበረ ፈላ የብሩክ አይንበርከክ ዐላ ማ የብሩኩ ዐለይህ አልበዒር ግመል በሚንበረከክበት ላይ ግመል በሚንበረከክበት ላይ አይንበርከክ ነበረ የሚሆነው። ነገር ግን የተባለው ምንድን ነው? ግመል እንደሚንበረከከው አይንበርከክ። ግመል ሲንበረከክ ወደፊት ድፍት እያለ ነው የሚበረከከው። እንደዛ አይንበርከክ ማለት ነው የተፈለገ እንጂ በሚንበረከክበት በጉልበቱ አይንበርከክ ማለት አይደለም። ይህ መቼም በጣም ግልጽ ነው መሰለኝ። ኢዘን ስለዚህም ፈልመንህይ አን የተከለከለው ሁወ ሲፈቱ ወልከይፍየቱ ወልሀይአቱ ሁወ እሱ አሲፈቱ ባህሪው ነው፣ ወልከይፍየቱ ሁኔታው ነው፣ ወልሀይአቱ ያው ነው ሀያ የላይ በገጽታ ላይ ያለ ሁኔታ ሀይአ ይባላል። لا أدلمكو عن العضو الذي يسجد عليه سجود من درقبة أكال أتورد بتيال وأدلم رسوله عليه الصلاة والسلام وهذا فرق بين واضح إيه اللي جنتنا بين قلت هنا واضح قلت ياله والأمر في هذا قدايه زهلي واضح جدا فتام قلت أنه لمن تأمله لا استنتنه فلا حاجة ምንም ሐጃ የለም ኢላ አን ኑትዒበ አንፉሰና ራሳችንን የምናደክምበት አሉ ወአን ኑሐዊል ልንል የምንሞክርበት እነዚህን ሰዎች ላይ ለመመለስ እንደዚህ ያሉ ሰዎች ላይ ለመመለስ ኢነ ሩክበተይል በዒሪ የግመሉ ጉልበቶች ፊ የደይህ እንላለን ነው إن ركبة البعير في يديه وإنه يبرك عليهما آه. إن ركبة البعير የግመሉ ሩክበቶች ወይም ጉልበቶች ፊ የደይህ በእጆቹ ነው ያሉት ወኢነሁ የብርቁ ዐለይሂም እሱም በእነሱ ላይ ነው የሚንበረከከው ሊአነና ፊ ገንይን ብዙ ብዙ ማለት አንፈልግም አሉ ለምን እኛ የተበቃቃንን አና ሀዘል ጀደል ከዚህ ክርክር ሐይቱ ኢነ ናህያ ክልከላው የመጣው ظاهر قلت أنا ونا في أنه نهي عن الصفة كصفة يكلكل مهون الصفة مالت كسجود الدرارق هنيتان يكلكل لا عن العضو الذي يسجد عليه سجود يسلم يدرقبت أكل كفل على النبي صلى الله عليه وسلم يعني سبحانه خير فإن قال قائل بايبل يحدث آخر الحديث يحدث مجرشكو فلا يبرك كما يبرك البعير وليضع يديه قبل ركبتيه هذه حديث مجرش عليه يدو من رمي وليضع يستأمر يديه تجوشون قبل ركبتيه በፊት ሩክበተይ አሁንስ አለ ያኛውን እሺ እንደዛ ብላችሁ ያለፋችኋል هي وليضع يديه እጆቹን ያስቀምጥ እያሉ አይደል እንዴ አለ قبل قبل ركبتيه ከጉልበቶቹ በፊት ይሄስ سنديتنا ነው የሚመለሰው نقول أن لعلنا لو صحت الجملة الأخيرة إيه كان النبي صلى الله عليه وسلم مترشوا جملة هي إيه عرفت أنا قريب مترشوا من كملوا وليضع يديه قبل ركبتيهما إيه مترشوا صحيح وكتغنى لكان الحديث متناقضا حديث تقاج مالتا حديث ارس راسه من هنا وانا تقاج لمن قدم عند سكان الزمن يا حديث من يسيزو من نو يصفت يا جمل يصفت يا سجود الدرج صفة وهنيتا لأن آخره آخر يدل على تقديم اليدين أرى لا الجوتشم بمسك الدم لين ميدللو وأوله ومجمر يودمو يدل على النهي عن تقديمه عن تقديمهما فلذي حديث اللي خلفنا نو معلم ارسب راسب ولهذا لزنوا قال العلامة الحافظ المحدث الفقيه ابن القيم رحمه الله العلامة كثير العلم علم بزوية هنا ليكم يبالوا مارينات الحافظ حافظ هنا حافظ لما بال آه، بطان بزو شينو حديث محفظ يلا بطان الحافظ لما بال خير الحافظ حافظ هنا المحدث محدث هنا محدث ماذا የሐዲሱን ሰነድና የሐዲሱን መትን አጥኚ የሆነ ማለት ሙሐዲስ ሁለቱንም የሐዲስ እውቀቶች ጠቅሎ የያዘ ነው ስለ መትንም ይሁን ስለ ሰነድ ማለት ነው ኸይርሽ ابن القيم رحمه الله ابن القيم ነው እዚህ የፈለግነው ابن القيم رحمه الله في زاد المعاد في هدي خير العباد ይሄ ትልቅ ኪታብ ነው ዛድ المعاد የሚባለው ወደ አምስት ሙጀለድ ነው ابن القيم መንገድ ላይ ነው የጻፈው ሱብሃንአላህ አጂብ መንገድ ላይ እየሄደ ሐዲሱን ሳይሰት ማለት ነው ሐዲስ ሰሂህ አለ ضعيف አለ ስንት ሐዲስ አለ ያ ሁሉ እያለ አምስት ሙጀለድ ኪታብ ሲጽፍ መንገድ ላይ እየሄደ ሰፈር ላይ ነው ሱብሃንአላህ አንድ ኪታብ ሳያይ ማለት ይሄ አጂብ አይደለም እንዴ አላህ من أين عقل اللي خير إيه إيهين قديه زاد المعاد في هذه خير العباد من الكتاب تلك كتابنا ذا كتاب وسط ابن القيم من بلوال إن قوله في آخر الحديث آخر الحديث لي مالته ذي حديث وسط وليضع يديه قبل ركبتيه بلو مالته منقلب على الراوي ተገልብጧል አለ አለራዊ በራዊው ላይ ተገልብጦበታል ሊአነሁ ራዊው ላይ ምን አለ ማለት ነው አሁን እዚህ ጋር መምታታት ተከስቷል አለ ለምን ሊአነሁ ላ የተጣበቁ ማ አወል ልሐዲስ ነው የሚለው ከሐዲሱ መጀመሪያ ጋር ምን አያደርግምና አይጣጣምም መጣጣም እኮ መፈጠር አለበት አይደል አይጣጣምም ጅምሩ ሌላ አጨራረሱ ሌላ ነው የሆነው የሐዲሱ ስለዚህ ነው እንግዲህ የተገለበጠ ነው ያለው ሙንቀሊብ ነው አለ የተገለበጠ ነው አለ هيا لأنه لا يتطابق مع أول الحديث وإن كان لا يتطابق مع أول الحديث كحديث مجمريا قدم كال تتطامه فإننا نأخذ بالأصل لا بالمثال እኛ የምንይዘው አስሉን ነው እንጂ ምሳሌ ይሆን አይደለም ማለት አስሉ ምንድነው መጀመሪያ የተነገረው ይሄስ እጁን እንደዚህ አድርግ ምናምን የሚለው እሱ ለማብራራት የመጣ ነው ሚሳሉን ትተን አስሉን ነው የምንይዘው فإن قوله وليضع يديه قبل ركبته هذا على سبيل التمثيل ይሄ መጨረሻ ላይ መጣው ወልየضع የደይህ የሚለው እጆቹን ያስቀምጥ ቀብለ ሩክበቴ ይሄ ምሳሌ እንደ መስጠት ፊቴ ነው ወሒነይዲን سلزيم إذا أردنا أن نرده إلى أصل الحديث وده حديث أصل ممل وده مسرة مال يا حديث مسرة ودزا ممل استنفلق صار صوابه تككل أن يوم الدنم يهنا وده حديث عنده وده مجمر وده حديثه وده أصل كما لسنا وليضع ركبتيه قبل يديه نمهن يلبس إلى اليوم وليضع يستمت ركبتيه فلت قلوة قبل يديه ከእጆቹ በፊት በዚህ አይነት ነበረ የሚጣጣመው ሊአነሁ ስለሆነ ለው ወضዐ የደይህ ቀብለ ሩክበተይህ አንድ ሰው ከጉልበቶቹ በፊት እጆቹን ካስቀደመማ ለበረከ ከማ የብሩቁል በዒር እጆቹን ካስቀደመማ ለበረከ ይንበረከክ ነበረ ከማ የብሩኩል በዒር ግመል እንደሚንበረከክ ግመል እንደዚህ ብሏል ከላይ እኮ ዘፍ ነው የሚለው እኮ ስታዩት ከላይ መጥቶ ነው ይሄ አካሉ የመጀመሪያው አካሉ ውድቅ ይላል ከዛ በኋላ ነው የኋለኛውን አካሉን የሚጥለው ማለት ነው ስለዚህ አንድ ሰው እንዲህ ወደ ታች የሚወርድ ከሆነ ልክ ግመል እንደ ተንበረከከው ቢጤ ተንበርክኳል ማለት ነው ከማ የብሩኩል በዒር فإن البعير جمل እኮ إذا برك በተንበረከከ ጊዜ يقدم يديه እጆቹን ያስቀድማል ومن شاهد البعير عند بروكه ግመል ሲንበረከክ ያየ ሰው የተከታተለ ሰው ተበየነ ለሁ ሀዛ ይሄ ይገለጸለታል። ይሄ ግልጽ ነው ለሱ ኢዚን በዚህ ጊዜ ደግሞ የኩኑ ሰዋብ ትክክለኛው የሚሆነው ምንድን ነው? ኢዛ አረና አን የተጣበቀ አኺሩ ልሐዲት ወአወለሁ ሙጣበቃ እንዲያደርግ ከፈለግን አወለ ልሐዲሱና አኺሩ ልሐዲሱ የሐዲሱ መጨረሻና መጀመሪያው ማለት ነው። آخر الحديث أن يتطابق آخر الحديث وأوله وأوله آخر الحديث أول الحديث ما لأنه مطابقة عند يزرق كفلقا من لالن وليضع ركبتيه قبل يديه كأجوش بفيت قل بتوشن ياسقدم لالن لأنه لو وضع اليدين قبل الركبتين ሁለት እጆቹንማ አኖረ ማለት ጉልበቶቹ ሳይወርዱ በፊት ከማ ቁልቱ እንዳልኩት ነዋል لا بركة كما يبرك البعير وحينئذ يزيد يكون أول الحديث وآخره حديث يمجمر أول الحديث آخر الحديث من يونال متناقضا يقاجل والأولى سلزم بلاج أن نقول لنا إن الراوي حديث يورّو سوية كراوي وتوز حديث سنسلة وست له توز راوي عنده راوي وهمة وهمة تساستوال ወንቀለበት አለይህ ልዕባራ አገላለጥ ተገልብጦበታል ምን ሊል ፈልጎ ምን ሊል ፈልጎ ነው ወላሁ አለም ሊል የፈለገው የሚሆነው ምንድነው ጉልበቶቹን ያስቀድም ከእጆቹ ላይ ለማለት ፈልጎ እጆቹን ያስቀድም ከጉልበቶቹ ብሏል ማለት ነው እንቀለበት አለይህ አልዒባራ ብሏል ሊአነሁ በሸሩን ሰውና ቀድ የተወሀም ወህም ሊገባው ይችላል ወህም የሆነ ይመሳሰልበታል ማለት ነው ولا نقول أنلم الرسول صلى الله عليه وسلم تناقض كلامه يا رسول صلى الله عليه وسلم نقر ተጋጭቷል ብለን አንልም የረሱሉ ንግግር ሳይሆን ራዊው ነው ሐዲሱን ሲያወራ ራዊው ምን አድርጓል ማለት ነው የሆነ ሰዓት ላይ አንዱ ከራዊዎች ውስጥ ገልብጦታል ንግግሩን وعلى هذا ስለዚህም فإن السنة حديث التي أمر الله بها فإن السنة سنة التي أمر الله أمر بها الرسول عليه الصلاة والسلام رسول صلى الله عليه وسلم يعزز بتيهانا في السجود بسجود أن يضع الإنسان ركبتيه ولقل وتوشل اللي يسكمطنا عند سو قبل يديه كالجوش هكذا ልክ እንደዚሁ ቀረረሁ ሀከዛ ቀረረሁ ኢብኑ ልቀይም እንግዲህ በዚህ አይነት ማለት ነው ኢብኑ ልቀይም ተቅሪር አድርጎታል ነገሩን አድቆ አጣርቶ አስቀምጦታል ማለት ነው ሱብሃንአላህ ረሒመሁላህ ወቁልቱ ዛሊከ ይህንን አልኩኝ ኢብኑል ቀይም ንግግሩን አመጣሁት ይህንንም የአንድን ዓሊም የኢብኑል ቀይም ንግግር ማምጣቴ ደግሞ ወቁልቱ ዛሊከ ይህንን አልኩኝ ኢዕትዳደን ለመጠናከር ቢማ ቃለ ባለው ነገር ለመጠናከር ፈልጌ ነው ለመጠናከር ማለት መጀመሪያም እኔም ተናግሬዋለሁ እሱም የተናገረውን ሲጨምርበት ያው ይጠናከራል ጉዳዩ ለኢዕትባዝ ብዬ ነው ለመጠናከር ላ አይደለም ኢስቲድላለን ቢማ ባለው ነገር እሱ ባለው ነገር የእሱን ንግግር እንደ ደሊል እንደ ማስረጃ እያመጣሁት እንዳይመስላችኋል ወዛሊክ ይህም ሊአነ አህል ልዕልሚ ዑለማዎች እኮ ላ ዩስተደሉ ቢከላሚህም በንግግራቸው ምን አይደረግም ደሊል አይደረግም የዑለማ ንግግር ደሊል አይደለም አሉ ወኢነማ ዩዕተበዱ ብሂ በሱ ይጠናከሩበታል እንጂ ማጠናከሪያ ይሆን ወሊሃዛ ስለዚህም የቁሉን ወሊሃዛ የቁሉን ለዚህ ነው የሚሉት ለዚህ ነው የሚሉት ምን ይላሉ ዑለማዎቹ ራሳቸው ከላሙ ልዓሊሚ የዓሊም ንግግር ዩስተደሉ ለሁ ደሊል ይደረግለታል እንጂ ወላ ዩስተደሉ ብሂ በሱ ደሊል አይደረግም ይላል። ደሊል ማለት ከአላህ ቁርአን ወይ ደግሞ ከነቢ ስለ ሰለም ሐዲስ ሲሆን ያዕኒ ማለትም ኢዛ ቃለ ልዓሊም ቀውለን አንድ ዓሊም የሆነን ነገር ቢናገር ፈቁል ለሁ በለው እንደማለት ነው። ምን ትለዋለህ? ማ ደሊሉከ ደሊልህ ምንድን ነው ትለዋለህ። የፈለገ ትልቅ ዓሊም ቢሆን ደሊል ይጠየቃል። መላ ሼክ ምን ባዝ ይጠየቃሉ በነበሩበት ጊዜ ብዙ ነው የሚጠይቋቸው። አማ አማ አለ ነገር ግን አንተ ጀዓለ ከላመ አልዓሊሚ ሑጀተን ዓላ ዒባድላህ የአላህን ስብሓነሁ ወተዓላ ባሮቼ ላይ የአንድን ዓሊም ንግግር አምጥተህ ሁጃ ማድረግ ግን ፈሃዛ ላ ይህ አይሆንም፣ ማስረጃ ልታደርገው አይቻልም። ሊአነ አልዓሊመ ዓሊም የሆነ ሰው እኮ ቀድ ዩኽጢእ لساسات يشلال وقد يصيب تتنيون لقدم يشلال إلا ثقه أن العامية عامية هنا سوغن جاهلية هنا سوغن مأمور يتعززنا بأن يسأل أهل العلم أهل العلم ما تأيك أهل العلم ما تأيكنا الله عز وجل ولم يأمره الله لا وجل أن يسأل أهل العلم إلا من أجل أن يأخذ بما يقولون الناس تأيك بلو الله يلو من ባሉት ዑለማዎቹ ባሉት እንዲሰራ ነው። ጃሂል የሆነ ሰው ምንም አማራጭ የለው። ምን ከማለት ውጭ ተቅሊድ ይወጅብበታል። ፈስአሉ አህለ ዚክር ኢን ኩንቱም ላ ተዕለሙን የማታውቁ ከሆነ አህለ ዚክርን ዚክር ማለት ዒልሙ ዚክር ይባላል። አሁን እኮ እኛ ዒልም እየተማርን አይደለ? አንድ ሰው ፈንጠር ብሎ ልዘክር ብሎ ከሚሄደው የበለጠ ትልቅ ዚክር ላይ ያለ ነው እኛ አንዳንዱ እኮ አሁን ዚክር ዘክራለሁ ብሎ ሊተወው ይችላል። ይሄን ደርስ ሲሞኝ ማለት ነው። ወይ ሰግዳለሁ ብሎ ወይ ቀራለሁ ብሎ እሱ ሰላትን ነው እየቀራን ያለ ነው። ሰላቷን እየሰበራት አፍዶሉ ዚክር የሆነችው ማለት ነው። ሸይጣን ሰዎችን ምን ያደርጋቸዋል? ሁል ጊዜ በላጭ ከሆነው ነገር ወደ ተመላጩ ነው የሚስባቸው አማራጭ ታጣ ابن القيም ረሂመሁላህ የሸይጣን አሳሳቦች ይለያያል ይላል። አንደኛውን ወደ ሽርክ ይስበዋል። ከዛ ወደ ሽርክ ሲስበው እምቢ ሲል ሰውየው ያይና ይሄ ዲን የሚያፈቅር ሰው ይመስላል ወደ ሽርክ አሁን አልሰማም አላል ይላል። ቢድዓ ውስጥ ጨምረው በቃ ይላል ሸይጣን ቢድዓ ውስጥ ጨምረዋል። ከዚህ ደግሞ አልፎ ጠንከር የሚልበት ከሆነ ትላልቅ ወንጀል ላይ ጥለዋል። ወይ ዝሙት ላይ የሆነችን ቆንጅት ወይ ደግሞ ምን በቃ እንዲያፈቅር ያደርገዋል። እንታ ታበቃለህ እሱ ነገር ማለት የሆነ ወንጀል ላይ ጥለዋል፣ ትልቅ ወንጀል ላይ። ከዚህ አልፎ ደግሞ የሄደውን ትናንሽ ወንጀሎችን ያዘጋጅለታል። አንዴ ነች እኮ ይለው ምን እቺ ምን አላት እኮ በውዱእ የምትተብስ ነች ነው። ውዱእ ስታደርግ የምጠፋ ነች። ትንሽ ነገር እያለ በትናንሽ ነው። ከዚህ አልፎ የሄደውንም ደግሞ ተበላጭ የሆነ ኸይር ስራ እንኳ እያለ ተበላጭ የሆነ ኸይር ስራ አለ፣ በላጭ የሆነ ኸይር ስራ አለ። ሁለቱ ሁለቱ ሲመዛዘኑ ወደ በላጩ ነበረ ሰውየው መምጣት የነበረበት። ግን በላጩን ትቶ በምን ቢዚ ያደርገዋል ይላል? በተበላጩ አዛን እያለ ቁርአን ቅራ ይለዋል። አሁን ተበላጩ በጊዜው አዛን ሲል ተበላጩ ቁርአን መቅራት አይደለም። ማነው በላጩ ቁርአን መቅራት አይደለም፣ ተበላጭ ቁርአን መቅራት። በሌላው ጊዜ በላጭነት ቢኖረውም ቁርአን እዚህ ቦታ ላይ ግን አዛን በሚባልበት ጊዜ በላጩ ምንድነው? ለአዛን ነው። የመሳሰለ ማለት ነው። ሸይጣን በጣም ከይዱ ይገርማል። ሱብሃንአላህ ከይዱ በጣም ከባድ ነው። ቢላ አላህ እንደው ላጠነከራቸው ባሮቹ ካልሆነ ማለት ነው። እነዛ ያጠነከራቸው ባሮቹ ግን ኢነ ዒባዲ አላህ። ታዲያ አላህ እንደው የአላህ ባሪ አድርገን ማለት ነው እንጂ ለምን ዒባዲ ሲል አላህ ስብሓነሁ ወተዓላ የፈለገው ዝም ብሎ የፈጠረውን ባጠቃላይ አይደለም፣ የፈጠረውን ባጠቃላይ ሳይሆን በአምልኮች ለአላህ ባሪያ የሆነውን ነው። ምን ተብሎ የተገለጸው ፊ ሱረት አልፉርቃን ወዒባዱ ራሕማን አለዚነ የምሹነ ዐለ አልአርድ ሀውና ወኢዛ ኻጠበሁም ልጃሂሉነ ቃሉ ሰላማ። እነዚህ ናቸው ዒባድ የተባሉ በጣም ጠንቁቁ የሆኑ ሰዎች ማለት ነው። ለዚህ ነው አላህ ስብሓነ ወተዓላ ምን አለ? ኢነ ዒባዲ ለይሰ ለከ ዐለይህም ሱልጣን። የእኔም ባሮች ግን ጥንቁቆቹን ምንም ሹመት የለህም በእነሱ الناس اندفلك هتارك بلو والله يتبقى ان شير ان تنكون كبان ولهذا الذين ينبغي يقبل ان يتنبه لهذا لو فاسألوا أهل الذكر إن كنتم لا تعلمون بذكر يا مطانا فاسألوا طيقوا أهل الذكر أهل العلم ما ماذا يعلم سموت الله سبحانه وتعالى كما لم يبلغ أم يذكروا بعلم لا يلسون ما قرأت ما ذكرنا ማስቀራት መዘከር ነው። ሙጣላዓ ማድረግ ሄዶ መዘከር ነው። ገባላል ሄደ ኪታብህን አንተ ብታነብ የምታነበው ይሄ የነ ጆርጅ ጽሁፍ ነው እንዴ? የአላህ ቃል እኮ ይሄ እያንዳንዱ ጽሁፍ የአላህ ቃል የነብዩ ሰለላሁ ዐለይሂ ወሰለም ቃል ስለሆነ ዚክር ነው። እያንዳንዱ ነገር ከባድ ነው። ለዛ ነው ምን ይላሉ ነብዩ ላይ ሶላት ካወረዱ ሁላ እንደ ሐዲስ ቀሪዎች ነብዩ ላይ ሶላት ያወረደ የለም። ለምን ሐዲስ በሚቀራ ጊዜ አሁን ሐዲስ ሲቀራ በጣም በተደጋጋሚ ሰለላሁ ዐለይሂ ወሰለም ትላለህ። በጣም እየደጋገምክ ማለት ማንም ያንተን ያክል ሰላት የሚያወርድ የለም። እዛ ነው ይሄ ዒልም ከማንም የበለጠ በጣም ትልቅ ዚክር ነው የሚባለው። ولهذا ለዚህ ነው ينبغي ይገባል አን يتنبه لهذا ለዚህ ነቃ ሊሉለት አለ ለምንድን ነው አሁን ዞሮ ዞሮ አሁን ላሳለፍነው የስጁዱ ጉዳይ ማለት ነው። ይህ ሐዲስ የአቢ ሁረይራ ሐዲስ አንዳንዶች እንግዲህ የአቢ ሁረይራን ሐዲስ በመያዝ ምን ይመስላቸዋል? አሁን ያሳለፍነውን ሐዲስ በዚህ አይነት ሳይገነዘቡት የሚወረደው በጉልበት ማን ነው ምንድን ነው በእጅ ይመስላቸዋል። ምን ስለሚል ሐዲሱ ይሄ መቅሉብ የሆነው ሐዲስ ላይ አዎ በእጆቹ ይውረድ ከጉልበቶቹ አስቀድሞ ስለሚል እና እንደዚህ አይደለም። ولهذا ينبغي أن يتنبه لهذا አሉ ለዚህ ይገባል ይህንን ነቃ ሊሉት ይህንን ጉዳይ በደንብ ሊያዩት حتى يكون هذا الحديث ይህ ሐዲስ እንዲሆን ሐዲስ አቢ ሁረይራ ማለት እንዲሆን ሙዋፊቀን የተጋጠመ ሊሐዲስ ዋኢል ብን ሑጅር ገባናል ከዋኢል ብን ሑጅር ሐዲስ ጋር መግጠም አለበት ዋኢል ብን ሑጅር ሐዲስ ምንድን ነው የሚለው? አሳልፈናል አይደል እንዴ? رأيت النبي صلى الله عليه وسلم إذا سجد وضع ركبتيه قبل يديه ረሱልን عليه الصلاة والسلام አይቻቸዋለሁ ስጁድ በሚያደርጉ ጊዜ ጉልበቶቻቸውን ሲያስቀድሙ ከእጆቻቸው ይላል። ስለዚህ ሐዲሱን የአቢ ሁረይራን ሐዲስ አምጥተን ከዋኢል ብን ሑጅር ሐዲስ ጋር በዚህ አይነት ነው የምናጣጥመው ማለት ነው። እሺ አዳል የሚጠቁመውን ሐዲስ على أن الركبتين قلت قلوتي تقدمان إن لم يقدموا حال السجود سجود قذير خلافا لمن قال كال صوت تقارن من قال إنه يدل على أنك تقدم يدك الجوتشين ما سقدم إنهم يدللوا بلو كال صوت تقارن ولا تخر التردم على ركبتيك بقلبة وجه بلو يا لالك ከነዚህኛዎቹ ሰዎች ተቃራኒ ሊአነ አልበዒረ በዒር ነውና عند البروك ሲንበረከክ የኺሩ ይወርዳልና አላ ሩክበተይህ በጉልበቶቹ ላይ ይላሉ እነሱ በር በጉልበቶቹ ላይ ስለሚወርድ በጉልበታችን መውረድ የለብንም ይላሉ በጉልበቶቹ ላይ አሁን አባባላችን ምን ብለን ነው የምንመልሰው እኮ በጉልበቶቹ ይወርዳልና በጉልበታችሁ አትውረዱ አይደለም ነብዩ ሰለላሁ ያሉት ያሉት ምንድን ነው? እሱ እንደሚወርደው ቢጤ አትውረዱ። እሱ የሚወርደው እንደዚህ ፊቱን አስቀድሞ ነው። ያ ነው የተፈለገው ነው። ደግሞ ሌላው ሐዲስ የዋኢል ኢብኑ ሑጅራ ሐዲስ ደግሞ በደንብ አድርጎ እየገለጸ ነው። ረሱልን ዓለይሂ ሰላቱ ወሰላም እሳቸው ከግመል ተመሳስለዋል። ረሱልን ዓለይሂ ሰላቱ ወሰላም በጉልበታቸው ሲወርዱ አየኋቸው እያለ ወላኪን ነገር ግን መን ዓጂዘን የተሳነው ሰው ካለ ሚሳነው ማለት ማይችል ወይ አካል ጉዳት ይኖራል ወይ ደግሞ አቅም እሺ አው ካነ ወይ ደግሞ ሆነበት ሰውየው ፊሩክ በተይሂ ጉልበቶቹ ላይ ወጀዑን ህመም ህመም ሆነበት ህመም ተገኘበት ወማ አሽባህ ዛሊክ የመሳሰለ ሐጃ ተከሰተ ፈላ ሐረጀ አለይህ ችግር የለውም ይሄ ሰው አን ዩቀድመ የደይህ ቀብላ ሩክበተይህ እጆቹን ቢያስቀደም ከምን በፊት ይላል ከጉልበቶቹ وقد علف بعض الإخوة كوندم وتشتكو عنده آه، صفوال رسالة أتشتوف سماها بلوات سيموات فتح المعبود كتابا في وضع الركبتين قبل اليدين في السجود يميل آه، كتاب صفوال وأجاد فيها وأفاد أنا ذرقو أصام آه، مروال للزوز وأفاد طرف إيدانم أسكم تبتال تتكم بثن مالك ፈትሁል ማዕቡድ የምትባል ኪታብ ነች። ፊ ወድዕ ሩክበተይኒ ቀብለ ልየደይኒ ሁለት ጉልበቶችን በማስቀመጥ ዙሪያ ፊ ሱጁዲ ከሁለት እጆች አስቀድሞ ሱጁድ ላይ በማስቀመጥ ዙሪያ የሚል ነው ሪሳላው የተጻፈው። አንብቡት እንደማለት ነው። አስቀምጣቸዋል። الهيئة الفعلية الهيئة الفعلية للسجود ለሱጁድ ተግባራዊ የሆኑ ሀይአዎች አሁን እንግዲህ ስጁድ እንዴት ነው የሚወረደው የሚለው አለቀ። አወራረዱ ማለት ነው ወደታች። አሁን ተግባራዊ የሆኑ ሁኔታዎች እናያለን። ከዛ በኋላ ንግግራዊ ያልሆኑ ሁኔታዎች። ተግባራዊ የሆኑ ሁኔታዎች የስጁዱ አላ አዕዳኢ ሰብዓ ሰባት አካላቱ በእነዚህ ነው ስጁድ ማድረግ ያለበት። ወረደ እኮ አሁን አይደል? በምን ወረደ? በጉልበቱ። በጉልበቱ እንደዚህ ወረደ። አይ በጉልበቱ ከወረደ በኋላ እጆቹን ከዛም አፍንጫውና ግንባሩን ያስቀምጣል መሬት ላይ አለ። እጁን እንደዚህና እንደዚህ ነው የሚያደርገው ወይስ እንደዚህ ብሎ ነው ከዛ በኋላ የሚሆነው እንዴት ነው የሚሆነው የሚለውን ይመጣ የስጁዱ አላ አዕዳኢ ሰብዓ በሰባት አካላት ሆኖ ስጁድ ማድረግ ያለበታል። ጀብሀቱሁ መዓ አንፊሂ ግንባሩ ከአፍንጫው ጋር ወሃዛኒ እነዚህ ሁለቱ ዑضው ዋሂድ እንደ አንድ አካል ነው የሚቆጠሩት አንድ ዑضو ናቸው አንድ አካል ፈልአንፉ አፍንጫ ታቢዑን ለሃ ለግንባር ተከታይ ነው ሊአነሁ ገይር ሙስተቂል ራሱን የቻለ ስላልሆነ ወልከፈይን ሁለት መዳፎች እንወስዳለን እንግዲህ ጀብሃ መዓ ላንፍ አንዳል ሁለት መዳፎች ሶስት ሁለት ጉልበቶች አምስት ወአጥራፍ አልቀደመይን የሁለት እግሮች ጫፎች የአንዱን እግር አጠቃላይ ጣቶች አንድ እንላለን። የሌላኛውን እግር አጠቃላይ ጣቶች አንድ እንልና ሁለት ሲደመር አምስት ሰባት ወላ የርፈዑ ሚንሃ ዐዝመን ዋሂደን ወላ የርፈዑ አያነሳም ሚንሃ ከነዚህ ከሰባቱ ዐዝመን ዋሂደን አንድን ዐዝም ወይም አንድን ክፍል ወይም አንድን አጥንት ማንሳት የለበትም። እንግዲህ ታያላችሁ አይደለም? ስጁድ ሲያደርግ አንዳንድ ሰው እግሩን እንደዚህ ያነሳል ወደ ላይ አንስቶ ከኋላ ማለት ነው። እግሩን እንደዚህ አንጠልጥሎ ስጁድ ያደርጋል። ይህ ስጁድ አይደለም። ሊአን አላህ አመረና ቢዛሊክ አላህ ስብሓነሁ ወተዓላ በዚህ አዞናልና ስጁድ ሲደረግ በስንት አካል? በሰባት አካል። ፈፊ ሰሒህ አልቡኻሪ عن ابن عباس رضي الله عنهما أن النبي صلى الله عليه وسلم قال كعبد الله بن عباس رضي الله عنهما نبينا عليه الصلاة والسلام قالوا أمرت أن أسجد على سبعة أعظم أمرت يالكم النبي صلى الله عليه وسلم ታዘዝኩኝ አዛዡ ማን ነው ነው አላህ ነው ኡሚርቱ አን አስጁደ ዐላ ሰብዐቲ አዕዙም በሰባት አዕዙም ማለት አጥንቶች ሲባል አካላት ስጁድ እንዳደርግ ታዘዝኩኝ ثم فصلها النبي صلى الله عليه وسلم بقوله كذا النبي صلى الله عليه وسلم بمالت أبرار توتال من بمالت على الجبهة بجنبار لاي وأشار بيده على أنفه ይህንን ጀብሃ ሲያቀጣጩ ግን ነቢዩ ስ ሰለም አፍንጫቸው ላይ እንደዚህ እየጠቆሙ ነበር ይላል አለል ጀብሀት ያሉና በግንባር የስጁድ እንዳደርግ ታዘዝኩኝ እያሉ ወደ አፍንጫቸው ነው የመጡት ስለዚህ አፍንጫና ግንባር ይሄ ሙሉ ለሙሉ ስጁድ ማድረግ አለብን እንዲህ ይላችሁ እንዲህ ተተክሎ ሰውየው ይሄኛው ይወርዳል አፍንጫው የተነሳ መሆን የለበትም በሌላ ጎን ደግሞ አፍንጫውን ብቻ እንደዚህ ያስነክቶ የአፍንጫውን ብቻ ያስነካል ግንባሩ ሳይነካ መሆን የለበትም ሁለቱም ነው መውረድ ያለበት ማለት አፍንጫና ግንባሩ አንድ ነው። አያ ወልየደይኒ ሁለት እጆች፣ ወሩክበተይኒ ሁለት እጆች ሲባል ሁለት መዳፎች ማለት ነው። የድ ሲባል ሁሉ ጊዜ በኢጥላቅ ከመጣ ከየዱ እስከዚህ የሚል ነገር ካልመጣ ማለት ነው መዳፍ ነው የሚፈልገው የድ ሲባል ፈቅጠኡ አይዲያሁማ ማለት ይህን ማለት ነው። ከዚህ ነው የሚቆረጠው ወይስ ከዚህ እዚቹ ነው የሚቆረጠው? ፈቅጠው አይዲሁማ ማለት ነው። ለዛ ነው የድ የሚለው ሌላ ነገር ከተፈለገበት ጭማሪ ነገር ያስፈልገዋል። ለዛ ነው ቁርአን ለምን የሚለው እዛ የሰጥበቱ ላይ ወአይዲየኩም ኢላል መራፊቅ እጆቻችሁን እስከ መርፈቆቻችሁ ወይም ደግሞ መርፈቅ ከመርፈቆቻችሁ ጋር ይላል። የድ የሚለው ወደዚህ እንዲመጣ ከተፈለገ የሆነ ጭማሪ የሆነ ነገር ያስፈልጋል ማለት ነው። አማ የድ ሲባል በቃ እኛ ማሰብ ያለብን ሁሌ መዳፍ የድ ተብሎ ብቻ ከተቆመ ጉዳዩ የደይን አለ ሁለት መዳፎች ማለት ነው። በቃ ወሩክበተይን ምኖች ሁለት ጉልበቶች ወአጥራፊ ቀደመይን የእግር ቀደም ማለት እግር ማለት ነው። ቀደመይን ሁለት እግሮች፣ አጥራፍ ደግሞ ጫፎች፣ የሁለት እግሮች ጫፎች ምኖች ማለት ነው። ጣቶች ማለት እነዚህ ማለት ወላ ነክሽቱ ሲያበ ልብስ እንዳንሰበስብ ወሻዕረ ጸጉርንም እንዳንሰበስብ እንደዚሁ ተከልክለናል ልብስ ማለት ልብስ <clears throat> ከታችን በኩል አሁን ሱሪ ማጠፍ ሱሪ አንዳንዶቹ ያው ማሳጠሩ ስለሚከብዳቸው ማጠፉ ነው የሚሻላቸው አይደለም ወደ መስጂድ ሲመጡ ያው ወንጀለኛ ሆኜ ከምገባ ብለው ያጥፉታል። ይህም አይወደድም። ልብስ ማጠፍ አይወደድም ሰላት ላይ ማለት መውረዱም መከራ ሆነ፣ ማጠፉም መከራ ሆነ። ወላ ነክሲከ ሲያ በሚለው ልብስ እንደዚህ ይወርዳል፣ ጥምጣም ምናምን ይወርዳል፣ ስጁድ ስታደርግ ማለት ነው። እንደዚህ አድርገህ ማለት ነው። እንደዚህ ማድረግ አይወደድም። ወረደ አይደለ? እንደዚህ ወረደ ዝም ብለው ነው እንትን የምትለው ማለት ኢላ እንደው በጣም አዛ ካደረገህ ነው እንጂ ልብሱ እንደወረደ መተው የወረደውን ልብስ ማለት ነው ለምንድን ነው ሲባል ራሱም እሱም ስዩድ እያደረገ ነው የሚል ሐዲስ አለ አላሁ አለም ወላ ነክፊቱ ሲያበ ልብስን እንዳንመልስ ወሻዕረ ጸጉርንም እንዳንመልስ ጸጉሩንም እንደዚህ ሲያደርግ ሰውየው ጸጉር አለው እንደዚህ ወረደ እንዲህ አይደረግም ማለት በቃ ይውረድ ቀና ሲል ደግሞ ይስተካከላል በራሱ ጊዜ። ከዛ ከጸጉሩ ጋር ከልብሱ ጋር መታገል የለበትም ማለት ነው። ዝም ብሎ ሰላት መስገድ ኸር የረሱሉ ሰለላሁ ዐለይሂ ወሰለም የልብስ አለባበስ ሁኔታ የታወቀ ነው ማለት ነው። እስከ ባታቸው ግማሽ ድረስ ነው የሚያደርጉት። ኢዝረቱል ሙእሚኒ ኢላ ንስፊ ሳቀይህ ብለው ስላሉ ማለት ነው። እና ከበታች በኩል ያለውን መጠቅለሉ ብዙም አይደለም ማለት ነው። አሁን አሁን በእርግጥ ወጣቶቹም እንደ እንትን ሆኖ መጠቅለል ሳይሆን ያው የሆነች ጥበብ ያለች ወደ ታች አካባቢ ጥበብ ያለች ምንድነች? ጥበብ ያለች ምንድነው? ፕላስቲክ ነገር ነው ያለችው ራሱ እና የአሁን ሰው ወደ ሰላት ሲመጣ መሰብሰብ የማይጠበቅበት እንዲህ ነው ያረጋታል። ወደ ላይ ሳብ ሲያረጋት ብቻ እንደ ፕላስቲክ ስለሆነች እሷ ራሱ ትይዝለታለች ማለት ነው። እንደ ድሮ ማጠፍም ቀርቷል። ብዙም አይደለም እንደዚህ ያለው ነገር መጠንቀቁ የተሻለ ነው። ወላሁ አለም። ኡሚርና ታዘዝን አላ አነስጁደ ስጁድ እንድናደርግ አላ ሰብዓቲ አዙሚም ሰባት አካላት ወፊ ሰሂህ ሙስሊሚን በሙስሊም ሰሂህ ውስጥ وفي رواية በአንድ ዘገባ አንድ ሰው ምን አለ? አረ አሁንስ ይሄ ነገር ሙድ ከመሆኑ በፊት እኛ እንደው ብንመለስ የተሻለ ነው እያለ ይሄ ሱሪ ወደ ወጣቶቹ እንዳለ ሲቆርጡ አይቶ ካፊሮቹ ቆርጠውት አሁን እኮ የለም ካፊሮቹ በአጠቃላይ ልብሳቸውን ሰቅስቀው ነው የሚሄዱት አሁን አንተ ይሄ ነገር ጉድ ሳይሆን በፊት እያለ ለእሱ ብናደርገው መልካም ነው አለ። ወፊ ሰሂህ ሙስሊምን በሰሂህ ሙስሊም ውስጥ وفي رواية في رواية በአንዲት ሪዋያ الكفين የሚለው بدل اليدين አለ። ስለዚህ አሁን ቅድም يد ምንድን ነው የሚፈሰረው ብያቸው ነበር كف ይኸው ራሱም ደግሞ ሐዲስም ላይ كفين ብሎ አውጥቶታል። ተንቢሁን አለ ተንቢህ ማሳሰቢያ ባዕዱ ናስ አንዳንድ ሰው የስጁዱ ስጁድ ያደርጋል ወየጅዐሉ ظፍረ ልኢብሃሚ የኢብሃሙን የዝህችን የትልቅ ጣት አውራ ጣት የሚባለው የዛችን ጥፍር ያደርጋል ሁወ ለዚ የሊል አርዳ ከመሬት የሚቀጥለው የእሷን ጥፍር ብቻ ነው የሚያደርገው የእሷን ብቻ ጥፍሩን እንደዚህ በቃ እሱን ብቻ እንደዚህ ያደርግና ሌሎቹን ምን አያረጋቸውም ነው አያስነካቸውም ወደ መሬት ያንጠለጥለዋል ማለት የሊል አርዳ መሬትን የሚቀጥለው ወይም ከመሬት ጎን ያለው እሱም ብቻ ያደርጋል። ወልባቂ ሌላውስ መርፉዓን ከፍ ብሎ ነው ያለው። ፈሀል ተቁሉ ትላለህን አልኢብሃሙ የአውራጣቴ መሰል አርባ መሬት ነክቷል ትላለህ አዊ ዙፍር አለዚ መሰል አርድ ወይስ ጥፍሬ መሬት ነክቷል ይባላል። ሀዛ ገለጥ ይህ ነው። እንዲህ ማለት ማለት ነው። አውራጣቴ መሬት ስለነካ በቃ ማለታችንም ገለጥ ነው። ወአና እኔ አሉ አሽኩ ፊ ሲሐቲ ሀዛ ይሄ ነገር ጤናማ ሆኖ ትክክለኛ ስጁድ ይሆናል በሚለው ላይ ጥርጥር አሉ በል ይልቁኑ ላቡደ ሚን ነውዒ አልኢትካ የሆነ ነው አልኢትካ ማለት የመደገፍ የሆነ ነገር ሊኖር ይገባል እንደዚህ መደገፍ መቻል አለበት ምኖቹ ማለት ነው ጣቶቹ እንደዚህ መደገፍ ምን ካለ በስተቀር ዑዝር ካለ በስተቀር ዑዝር ካለ ሰውየው የሚያመው ከሆነ እግሮቹ ጣቶቹ ላይ የሚያመው ከሆነ በቻለው መጠን ደገፍ ለማድረግ ይሞክራል፣ ማስጠጋት ይሞክራል ወደ መሬት ማለት ነው። እሺ እና ያው ወደ መሬት በደንብ ማስደገፉ እያመመው ከሄደ ትንሽ ከፍ አድርጎ ስጁድ ይወርዳል እንደ ችሎታው። ግን ጤነኛ የሆነ ሰው መሬቱን እንደዚህ ግጥም አድርጎ ነው ስጁድ መውረድ ያለበት ማለት ነው። አያችኋል? ይሄ ይሄ እንደዚህ ማለት እንደዚህ ውጥር እያደረገ እንደዚህ መዞር አለበት። የድሮዎቹ እኮ እየሰገዱ ነበር የሚያሳዩት ብኛ እንደኛም አንድ ስጁድ ሳይሆን የጀዐሉ ከፈይሂ መዳፎቹን ያደርጋል ኢማ ወይ ሕያለ ጀብሀቲሂ ወአንፊሂ ሕያለ ጀብሀቲሂ ከአፍንጫው አቅጣጫ ወአንፊሂ ማን ነው ጀብሀቲሂ ከግንባሩ አቅጣጫ ወአንፊሂ እና አፍንጫው ግንባርና አፍንጫ ያው አንድ ቦታ ነው ያለው ከግንባሩና ከአፍንጫው አቅጣጫ ይሄንን አሁን መዳፎቹን የት አድርጋቸው እሺ በሰባት አካላት ነው ስጁድ የሚደረገው መዳፎቹን የት ነው የሚያደርጋቸው እዚህ ነው የሚያደርጋቸው የት ነው የሚያደርጋቸው ከተባለ ሁለት ቦታ አላቸው ወይ ምን ያደርጋል ሕያለ ጀብሀቲሂ ወአንፊሂ ይሄ ግንባርና አፍንጫው አቅጣጫ ላይ እንደዚህ ማለት ነው። ከግንባርና ከፍንጫው አቅጣጫ እንደዚህ አድርጎ እንደዚህ ይል ገባናል። كما في صحيح مسلم ሙስሊም ሰሂህ ውስጥ እንዳለ من حديث وائل بن حجر ከዋኢል ብን ሑጅር ሐዲስ رضي الله عنه في صفة صلاة النبي صلى وسلم ነቢዩን عليه الصلاة والسلام ሰላት አሰጋገድ በተመለከተ فلما سجد سجد بين كفيه ስጁድ ባደረጉ ጊዜ በሁለት መዳፎቻቸው መካከል ስጁድ አደረጉ ይላል። በሁለት መዳፎቻቸው መካከል ስጁድ አደረጉ። አይ وروى أبو داود من حديث وائل رضي الله عنه ከዋኢል ሐዲስ አቡ ዳውድ እንዳወሩት فلما سجد وضع جبهته بين كفيه ስጁድ ባደረጉ ጊዜ የእሳቸውን ጀብሃቸውን ግንባራቸውን አኖሩ በሁለቱ መዳፎቻቸው መሀል ይላል በሁለቱ መዳፎቻቸው መካከል ስለዚህ ይኸው አንደኛ በግንባሩ ግንባሩን በተቀጣጨ ሁኔታ ያስቀምጣቸዋል ማለት ነው። ግራና ቀኝ ይሄ ነው አው ወይም ደግሞ ሽያ መንኪበይሂ ሁለተኛው ቦታ ደግሞ ይሄ ወይ ደግሞ ከትከሻዎቹ አቅጣጫ ትከሻው አለ አይደል? በዚህ በትከሻው ልክ እንደዚህ ብሎ በትከሻው አቅጣጫ ሱጁድ ማድረግ ይችላል። ሁለት ቦታ አገኘንላቸው። አንደኛ ከግንባር አቅጣጫ፣ ሁለተኛ ደግሞ ከትከሻ አቅጣጫ ففي أبي داود أبو, أبو داود وسط في إحدى روايات حديث أبي حميد رضي الله عنه كأبي حميد حديث كرواية بأندو رواية ثم سجد كذا سجود أدرجوا فأمكن أنفه وجبهته إلى አፍንጫቸውና ግንባራቸውን አመቻቹ ይላል ሱጁድ ላይ አመቻቹ ይኸው አፍንጫና ግንባር መመቻቸት አለበት ማለትም ከዚህ እንወስዳለን ወነሓ ራቅ አደረጉ የደይሂ እጆቻቸውን አን ጀንበይሂ ከጎኖቻቸው ራቅ አደረጉ። እጆቻቸውን ሲባል መዳፎቻቸውን ነው። ከጎኖቻቸው ከዚህ ውስጥ ከማድረግ ራቅ አደረጉትና ወወضዐ ከፈይሂ መዳፎቻቸውን አኖሩ ሐዝወ መንኪበይሂ ከትከሻዎቻቸው አቅጣጫ ይላል። ስለዚህም እንግዲህ ሁለት አማራጭ አለው አንድ ሰው ወይ ከግንባሩ አቅጣጫ ማድረግ ይችላል ወይ ደግሞ ከትከሻው አቅጣጫ ማድረግ ይችላል ማለት ነው ይሄ ሲሆን ትክክለኛ ስጁድ ወረደ ይባላል የእጁ ነው ማለት ሌላውን እንመጣለን روى النسائي من حديث وائل كوائل حديث نسائي ورطون فكبر ورفع يديه تكبيرة الإحرام ፈከበረ አላሁ አክበር አሉ መጀመሪያ ሶላት ሲገቡ ይላል ወረፈዐ የደይህ እጆቻቸውንም አነሱ እንደ ተክቢረት ልሕራም ነው ሐታ ረአይቱ ኢብሃመይህ ቀሪበን ሚን ኡዙነይህ የእሳቸውን ኢብሃም እስካየሁ ድረስ ቀሪበን ሚን እዙነይህ ከጆሯቸው የቀረበ ሆነው አውራጣታቸውን እስካየሁ ድረስ ይላል ኢብሃም ማለት አውራጣት ነው ኢብሃመይህ ሁለት አውራጣቶቻቸው እስካየሁ ድረስ ይላል ወዴት ይላል ቀሪበን ሚን ኡዙነይህ ከጆሮአቸው የቀረበ ሆኖ እስካየሁ ድረስ ሁለቱን አውራጣታቸው እንደዚህ አንስተው አላሁ አክበር አሉ ነው ፈለማ አራደ አን የርከዐ ሩኩዕ ማድረግ ሲፈልጉም ከበረ ወረፈዐ የደይ አላሁ አክበር ብለው እጃቸውን አንስተው ነበር አለ ثم رفع رأسه ከዛ በኋላ ራሳቸውን አነሱ ከምን ከሩኩዕ فقال ምን አሉ የዛ ጊዜ ሲያነሱ ሰሚዐ አላሁ ሊመን ሐሚደ ይሄ ሰሚዐ አላሁ ሊመን ሐሚደሁ የሚባለው ምን ላይ ነው ብለናል? ኢንቲቃሉ ላይ እየተዛወረ ባለበት ሰሚ አላሁ ሊመን ሐሚዳ የሚለው ከዛ ثم ከበረ ከዛ በኋላ አላሁ አክበር አሉና ወሰጀደ ስጁድ አደረጉ አለ እናም ፈካነት የዳሁ የእሳቸው እኮ መዳፎቻቸው ነበሩ ሚን ኡዙነይህ ከጆሯቸው ነበሩ على الموضع الذي استقبل بهما الصلاة صلاة መጀመሪያ የተቀጣጩበት በሆነው ቦታ አካባቢ መጀመሪያ ሰላትን የተቀጣጩበት ተክቢረተ ለኢሕራም ሲጀምሩ እዚህ ግንባር አካባቢ አይደለም እንዴ? ባለፈው ወይ ጆሮውን ነው የሚቀጣጨው ወይ ደግሞ ከሸም ብለናል አይደለም። ሰላትን የተቀጣጩበት ቦታ አካባቢ ነበረ እጃቸው ያው ከጆሮአቸው አቅራቢያ እያለ ፈካነት የዳሁ ሚን ኡዙነይህ ሚን ኡዙነይህ እጆቻቸው ነበረ ከጆሮቻቸው በምን አይነት ቦታ ላይ ነበረ? መጀመሪያ ሰላት የገቡበት ሁኔታ ላይ እንደነበረው ቦታ አይነት ነበር። ኸይር ፈኢዘን ስለዚህም አልየዳን ሁለት እጆች ለሁማ መካና ሁለት ቦታ አላቸው ማለት ነው። ኢማ አን የኩና ሙሓዘይኒ ወይ የተቀጣጩ ሊሆኑ ነው ሊልጀብሀቲ ወልአንፍ ግንባርና አፍንጫን ወየኩኑ ሱጁድ በይነሁማ ሱጁዱ በመካከላቸው ይሆናል ወይማ ደግሞ አንየኩና ሙተአኺረይን ወደ ኋላ ጎብደድ ሊሉ ወይ ሙተአኺረይን ሊሆኑ ማለት ነው ወደ ኋላ ሊመለሱ ወደ ኋላ ከተባለ ምን ያክል ከተባለ አላ ሐድዊ መንኪብ አልመንኪበይን በሁለቱ ትከሻዎች አቅጣጫ በሁለቱ ትከሻዎች አቅጣጫ ሁለት ቦታ አለው ማለት ነው። ወይ ትከሻውን ያቀጣጫል ወይ ደግሞ ግንባሩን ያቀጣጫል ነው ይሏቸው። እሺ እንዴት ነው የሚያደርጋቸው ካልተባለ يبسطهما على الأرض በመሬት ላይ ንጥፍ ነው የሚያደርጋቸው። ይኸው እንደዚህ አድርጎ ንጥፍ ነው እንጂ የሚያደርገው ይህን በትከሻውም አደረገ ወይም በግንባሩ አቅጣጫ ንጥፍ ነው የሚያደርጋቸው እንጂ እንዲህ አይባልም ማለት ፑሽ አፕ አይደለም እንደዚህ እጁን ሰብስቦ እንዳይዘው ይለጥጠው እጁ የሙዱ አሳቢዐሁማ ጣቶቻቸውን ማለት ነው ይዘረጋሉ ኢለል ቂብለቲ ወደ ቂብላ ይኸው ወደ ቂብላ እንደዚህ ምን አያረግም ማለት ነው እንዲህ አያረግም እንዲህ አያዞርም ኸይር የሙድሁማ ኢለል ቂብላ ሙልሲቀን ባዕضሃ ቢባዕድ አንዱን በአንዱ አጣምሩ እንደዚህ አይከፍትም ነው ይሄ ደግሞ እንደዚህ ብሎ ሳይሆን እንደዚህ አጣምሮ አቅጣጫው ወደ ቂብላ روى أبو داود أبو داود أورطوال من حديث أبي حمير رضي الله عنه في رواية بعد رواية فإذا سجد وضع يديه غير مفترش سجود بعد الركوع ጊዜ وضع يديه እጆቻቸውን ያኖራሉ غير مفترش غير مفترش ሳያነጥፉ ይላል ሳያነጥፉ እጃቸውን ያኖራሉ። ሳያነጥፉ ማለት እንደዚህ አያነጥፉትም ነበር እጃቸውን። ኸይር ወላ ቃቢድሂማ እንደገና ደግሞ ስብስብም አያረጉም ነበር። ወስተቅበላ ወስተቅበላ ያቀጣጩ ነበር። بأطراف أصابعه። በጣታቸው ጫፎች القبلة ቂብላን ያቀጣጩ ነበር ይላል። ቅብላን ያቀጣጩ ነበር። ይሄ غير مفترش የሚለው አንድ ሰው ስጁድ ሲያደርግ እንደዚህ አነጥፉ ማድረጉ የተከለከለ ነው። افتراش ይባላል። ይሄ እንደዚህ ንጥፍ ማድረግ ማለት ነው መሬት ላይ ይሄ የተከለከለ ነው። ይህን ክርኑን እንደዚህ ማነጠፍ የተከለከለ ነው። የምትነጠፈው የትኛዋ ነች? እችኛዋ ብቻ እቺ መዳፉ ማለት እቺ ነች የምትነጠፍ እንጂ ክርኑ አይነጥፍ ወላ ቃቢዲሂማ የሚለው ደግሞ ይሄ እጁንም እንደዚሁ እዚህ ውስጥ ውትፍ አድርጎ ቀብዶ አድርጎ መሆን የለበትም ማለት ይህንን ከፈተ ነው የሚያደርገው። ኢላ እንደው ከጎን አጣበውት እንደው ከጨመቁት እንጂ ማለት ነው። እዛ ጊዜ እንኳን ሰው ዞር በሉ ማለት ነው እንደዚህ ብሎ ማለት واستقبل استقبال ያደርጋል ቢአጥራፊ አሳቢዒህ በጣቶቹ ጫፎች القبلة ቂብላል ጨረስን وفي رواية فسجد በአንዲት ሪዋያ ደግሞ ፈሰጀደ ፈንተሰበ ዐላ ከፈይህ ሱጁድ አደረጉ በመዳፎቻቸው ላይ ቀጥ ጣሉ ይላል ይኸው መዳፎቻቸውን እንደዛ አድርገው እንዲህ ነው የሚባለው ቀጥ وانتصب وركبتيه በእግሮቻቸው ማነው በጉልበቶቻቸውም ላይ ቀጣሉ ወሱዱሪ ቀደመይህ ወሱዱሪ ቀደመይህ በቀደሞቻቸው በእግሮቻቸው ሱዱር ማለት ውስጦች በእግሮቻቸው ውስጦችም ቀጣሉ ወሆ ሳጅድ እሳቸው ስጁድ አድራጊ ሆነው እንግዲህ አንድ ሰው ስጁድ አድራጊ ሲሆን ቀጥ ነው የሚለው ማለት ነው። በምኑ በእነዚህ አካላት ይሄው ይሄኛው ቀጥ ብሎ ነው የቆመው። ልክ እንደዚህ ይሄ ልክ እንደዚሁ እንደዚህ ይህንን ነው እያወራ ያለው። ፈንተሰለ ቆመ፣ በዚህ ቆሙ ማለት ነው። ራሳቸውን ችለው አልተኙም መሬት ኸይር ያዕተዲሉ ይደላደላል ፊ ሱጁዲ በሱጁድ ውስጥ የጅዐሉሁ ያደርገዋል አላ ጠቢዐቲሂ በጠቢዐው ይደላደላል ስጁድ ውስጥ ይደላደላል ማለት እዛው ቦታውን ይዞ ምናምን ተመቻችቶ ስጁድ ይወርዳል የጅዓሉሁ አላ ጠቢዓቲህ ማለት ስጁድን በጠቢዓው ነው ማድረግ ያለበት። በቃ ተፈጥሮ እንዴት ነው ስጁድ ሲወረድ፣ ተፈጥሮ ራሱ እኮ መሬት ላይ ስትወርድና እንደዚህ ደገፈ ስትል የሚሰጥህ ነገር አለ። ከዛ ከጠቢዓ ወጥቶ እንደዚህ ራሱን እንዳይለጥጥ ወደዛ ፈላ የሙዱ አይለጥጥም፣ ዛህረሁ ጀርባውን ጀርባውን እንዳይለጥጥ የሆነ ሊተኛ ያሰበ ሰው ወይም ደግሞ ሌላ ነገር እስከሚመስል ማለት ነው። ስጁድ ነው ወይስ ምንድን ነው እስከሚባል ወደዚህ ተለጥጦ ምናምን ድሮ ድሮ ነበረ። <laughs> አሁን አሁን እንኳን ተተዋል፣ አልጠሉስ። ድሮ ድሮ አጃኢብ ታይ ነበር መስጂድ ውስጥ። ከዛ ይጀምርና ተለጥጦ ሰውየው እዚህ ድረስ መጥቷል። ቢዘረገፍ ነው እንዴት ከምትል ማለት ነው። ወንበጡ ይሆናል መሬቱ ላይ። ይህ አሁን አጉል ተከሉፍ ነው፣ አጉል ተከሉፍ ነው። ወማ አነ ሚነል ሙተከሊፊን መዝረቀረቅ አያስፈልግም ማለት ነው። እንግዲህ መንጋጠጥ አያስፈልግም። ዝም ብሎ የታዘበውን ብቻ መስራት ወላ ዩቀዊሱሁ ከዛ ተቃራኒ ደግሞ ይሄንን ጀርባውን እንደ ቀውስ ማድረግ የለበትም። ቀውስ ትናንትና አሳየቻችኋል አይደል? እቺ የደጋኗ ማስፈንጠሪያ ማነው ማስፈንጠሪያዋ ደጋኗ እንደዚህ ነች። ጀርባውን ደግሞ እንዲህ አያርገው ባል እጥስ ብሎ እንደዚህ መስሎ ራሱ ላይ ተወሽቆ ጀርባው እንዳለ እንዲህ ይላል። እንዲህም አይበል እንደዛም ደግሞ አይዘርጠጥ ከማ ይፈዕሉ ባዕዱ ናስ አንዳንድ ሰዎች እንደሚሰሩት አሉ። መቼም ይህን አይቼዋለሁ እኔ ድሮ ድሮ ተጅዱሁ ታገኘዋለህ የሙዱ ዛህረሁ ጀርባውን ለጥጦታል ሐታ ኢነከ ተቁል እስከምትል ድረስ አሙንበጢሑን ሁወ أم ساجد በሆዱ እንደዚህ ተዘርግፎ ነው ይሄ ሰው ያለው ወይስ ስጁድ አድራጊ ነው እስከምትል ድረስ ግራም ያጋባ አለ ብሏል። ፈስጁዱ ስጁድ ለይሰ ሁወ እሱ እኮ አይደለም መዱ ظهሪ ጀርባን እንደዚህ መለጠጥ አይደለም። ስጁድ በቃ ስጁድ ወረደ። የትኛውም ሰው ስጁድ ሲወርድ አሁን አብዛኛው ሰው ምንም የሚከብድ ነገር የለውም ማለት ነው። በዛ አይነት ነው በቃ በጣም ያለ መወረድ ያለበት ማለት ነው። በል አظهር ይልቁኑ الظهر ይሄ ጀርባ ዩርፋዕ ከፍ ነው መደረግ ያለበት ወየዕሉ የበላይ ነው መሆን ያለበት ሐታ የተጃፋ አን ልፈኺዘይን ከፈኺዘይን እንዲርቅ ከፈኺዘይን ማለት ከነዚህ ከታፋዎች እንዲርቅ ከፍ ነው ማለት ያለበት ማለት ነው የዚህ ጊዜ ትክክለኛው ስጁድ ይመጣል አይው ولهذا قال النبي صلى الله عليه وسلم الذين النبي صلى الله عليه وسلم قالوا اعتدلوا اعتدلوا تدلادلوا ፊ ሱጁድ ሱጁድ ላይ ብለዋል። መደላደሉ የሚገኘው ደግሞ በእነዚህ አካላት ቀጥ ብሎ መቆም ሲችል ነው። ገባራለ ሳይለጠጥ ወይ ደግሞ ሳይሰበሰብ ሲቀር በእነሱ በአካላቱ ቀጥ ብሎ ሲቆም መደላደል ይመጣል። وهذا الامتداد الذي يفعل بعض الناس አንዳንድ ሰዎች የሚሰሩት ይሄ ኢምቲዳዱ መሳሳቡ አሉ መሳሳብ ፊ ሱጁድ ሱጁድ ላይ የظن ያስባል አነሁ አሱነ ሱና መሆኑን ያስባል ሁወ ሙኻሊፍ للسنة ይሄ ሱናን የካለፈ ነው በል ይልቁኑ هذا من البدعة ይሄ ከቢድዓ ውስጥ ነው የሚገባው لأنهم يفعلون ذلك ይህንን ስለሚሰሩት እነሱ ተዓቡደ ሊላህ ለአላህ ስብሓን ወተዓላ ዒባዳ እናደርገዋለን ብለው ስለሆነ ወሱነቱ ሱና ደግሞ ለም ተዲድ ቢህ አልመጣበትም ወፊህ መሸቀቱን ሸዲደቱን አለ ልኢንሳን በዚህ ውስጥ ደግሞ በአንድ ሰው ላይ ከባድ የሆነ መሸቀም አለ ያስጨንቃል አይደል እንዲህ ተለጥጦ ምናምን ስጁድ ሊአነሁ ስለሆነ ኢዘምተደ በተሳሳበ ጊዜ ማለት ነው ተሕሚሉ ሲቀል ልበደኒ የሰውነቱን ክብደት ይሸከመዋል ማ አለ ልጀብሃ እሺ እሺ እሺ ተሐመለ ተሐመለ ይሄ በደንብ ያስኬዳል። ተሐመለ ይሸከማል ሲቀለል በደኒ የሰውነቱን ክብደት አለል ጀብሀቲ በግንባሩ ላይ ማለት ነው። አጠቃላይ የሰውነቱ ክብደት ወዴት ይመጣል? ወደ ግንባሩ። ከዛ በግንባሩ ይሸከማል። ወንኸነዐት ይሰበራል ረቀበቱሁ የእሱ ይሄ እንትኑ አንገቱ አንገቱ ይሰበራል። አንገቱን ያመዋል። وشق عليه ذلك كثيرا هي نقر بطعم يكبد بتال السنة سنة أن ترفع ظهرك جربها كف ما رقنا وأن تجافيه أن فقيبه جربها كف ما رق من ترق ولا ما تجك فقيبه كشنة تلاقي ولا ما رقنا لا أدلمكو أن تمتد لتوت أرادلم وين እንደዚህ ሙንበጢዕ ስትሆን ማለት ነው ትዘረጋ وهناك فرق بين الامتداد ورفع الظهر ጀርባን ረፍ ማድረግ ማንሳትና ኢምቲዳድ ይሄ መለጠጥ ይለያያል። ወሱነቱ ሱናው ወሱና የነቢ ስ ሰለም ሱና ለም ተሪድ አልመጣም ቢከውን ልኢንሳኒ ፊ ሱጁዲ አንድ ሰው በመሆኑ ሱጁድ ውስጥ የሙዱ ዛህረሁ ጀርባውን የሚለጥጥ በመሆኑ አልመጣም። ወኢነማ ወረደት እንደውም ሱና የመጣው بكونه በመሆኑ ነው። يمد ظهره في حال الركوع حال الركوع ብቻ ጀርባውን እንደሚለጥጥ حال الركوع ጀርባውን ይለጥጥ። አማ ሐለ ስጁድ የለም። ዋላ ኩሊ ሐል ብቻ ይህም ሆነ ይህ ለው ካነ ሃዛ ሁወ ሱና እንደው ይሄ ሱና በሆነ ኑሮ ለተሐመለ ልኢንሳን አንድ ሰው ችሎት እንኳ ይሰራ ነበረ። ላኪነሁ ነገር ግን ለይሰ ሁወ ሱና ሱናው አይደለም። ችለው እንኳን ያው ምንም ትግል እንኳ ክብደት እንኳን ቢኖረው ሱና ቢሆንሽ ይባላል። ነገር ግን ይሄ ሱና አይደለም፣ በል እንደውም ቢድዓ ነው ብለው ከላይ አጠልጥለውታል። የንሲቡ ያቆማል ዚራዓይህ የእሱን ይሄንን ክርኖቹን ያቆማል ቀጥ ወርፈዕሁማ ያነሳቸዋል። ወላ የብሱጡሁማ አለል አርዲ በመሬት ላይ አያስተኛቸውም፣ አይዘረጋቸውም። ወላ አላ ሩክበተይሂ በጉልበቶቹም ላይ አይዘረጋቸውም። ይኸው መሬት ላይ ብቻ አይደለም የሚዘረጋው። አንዳንዱ ሰው ምንድን ነው የሚያደርገው? አንዳንዱ ያው መሬት ላይ ነው የሚለጥጠው። አንደኛ ስህተት ይሄ ነው። ሁለተኛው ደግሞ ከዛ ተረፍኩ ብሎ እዚህ ላይ ያደርገውና እዚህ ላይ ይህንን አስደግፎ ማለት ነው እዚህ ጉልበቱ ላይ ሱጁድ ያደርጋል። ሁለቱም ስህተት روى أبو داود أبو داود أرطوال من حديث أبي هريرة رضي الله عنه كأبي هريرة حديث اللهم تنصر لكنا إذا سجد أحدكم تشوف سجود بورد بذي فلا يفترش يديه افتراش الكلب آه. فلا يفترش آه، افتراش عرق عانت آه، آه، يديه እጆቹን አያነጥፍ እፍትራሽ አልከልቢ ልክ ውሻ እፍትራሽ እንደሚያደርገው ቢጤ አያደርግ እፍትራሽ ማለት ማንጠፍ ማለት ነው ውሻ እኮ እዚህ ጋር ከልብ የሚባለው ለነገሩ ውሻን ብቻ ሳይሆኑ እነዚህ አውሬዎች አሉ አይደለ እነዛ እንትን ነው የሚያደርጉት ልጥጥ ነው የሚያደርጉት ማለት ነው ታችሁ ከሆነ እንደዚህ ተለጥጠው ነው የሚቀመጡት። አንበሳ ትላለህ፣ ነብር ትላለህ ምናምን የውሻ ዘር የሆኑት ማለት ነው። እንደዛ አያድርግ ነው። ماشي إذا سجد أحدكم فلا يفترش يديه افتراش الكلب افتراش الكلب የእሱን ልክ እጆቹን እነዚህ መዳፎቹን ይዘርጋልና እንዳልነው ይሄንንም እንትኖቹን ሊዘረጋ ማለት ነው። ክርኖቹንም ሊዘረጋ ማለት ነው። ይሄ አይቻልም ነው። ሙሰሊ አለይህ አን የضع ከፈይህ አለ አልአርድ ወየርፈዕ የደይህ ወዩጃፊ በይነሁም መዳፎቹን አንድ ሰው መሬት ላይ ካደረገ በኋላ የተቀረውን የእጁን ክፍል ደግሞ ከመሬት ላይ ብድግ ነው ማድረግ ያለበት እንደዚህ ማለት ይሄንን መሬት ላይ ያስቀምጣል ያኛውን ከኋላ ያለውን ቀና አድርጎ ቆም ነው ማድረግ ያለበት ማለት ነው እሺ ወልየضም ፈኺዘይህ ወልየضም ያስጠጋጋ ፈኺዘይህ ሁለቱን ጭኖቹን ታፋዎቹን ማለት ነው ያስጠጋጋ በጣም አድርጎ እንደዚህ አይክፈት ገባናለም ይሄው ሁለት እግሩን ጠጋ ጠጋ ያርገው በጣም አድርጎ እንዳይከፋፍተው ማለት ነው እግሩ ፈኺዝ የሚባለው ይሄ ነው ጭን የምንለው ታፋ የምንለው ብቻ እነዚህም ምን ማድረግ ነው እንትን አይበላሉ ነው በጣም አያራርቃቸው ወልየضም ያስጠጋጋ ፈኺዘይሂ ፈኺዶቹን እሺ وروى مسلم مسلم أورتوتال عن البراء رضي الله عنه كبراء رضي الله عنه من قال قال رسول الله صلى الله عليه وسلم على የአላህ መተኛ ዓለይሂ ሰላቱ ወሰላም አሉ ኢዛ ሰጀድተ ፈضዕ ከፈይከ ሱጁድ ባደረግክ ጊዜ ፈዳዕ አስቀምጥ ከፈይከ መዳፎችህን አስቀምጥ መሬት ላይ ወርፈዕ ሚርፈቀይከ እነዚህን ደግሞ ክርኖችህን አንሳ هذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين